እንተ ነገር አሳ ጎርጓሪ ዘንዶ ያወጣል። ምዕራፍ 11 ወደ ከተማው መሃል ሄጄ የለመርኩት ቦታ ህብረት ሆቴል ምሳ በላሁና የእንግዳ ማረፊያው አካባቢ ሆኜ ቡና ልጠጣ ስዘጋጅ ሺፈራው ቁጭ ብሎ አገኘሁት። ረጅም ጊዜ ተለያይተን የቆየን ይመስል ተቃክፈን ሰላምታ ተሰጣጠንና እንዴት ነው ነገሩ ወደ መተማ ሄድን ብላችሁ ደብረ ታቦር ተገኘህሳ አለኝ። አንተስ ጭልጋይ ከልብለ እንዴት እዚህ ተገኘህ አልኩት በተራዬ። እኔማ ከዚህም የግንባታ ፕሮጀክት ስላለኝ የጭልጋውን ችግር ከፈታው በኋላ በዚሁ መጥቼ ቃኝቼ ልሄድ ብዬ ነው አለኝ። የጭልጋው ችግርህ በቀላሉ ተፈታለህ እንዴ አልኩት። ገንዘብና ኔትወርክ ካለ ምን ችግር አለ? ብቻ አንተና ዶክተር ክብረ ባል ይሄ ስለማይጥማችሁ የእኔን ጉዳይ ተወውና ይልቁንስ አንተ እንዴት ከዚህ ተገኘ አለኝ። እረ እባክህ እንዲህ በቀላሉ የሚነገር አይደለም አልኩት። መቼም አንተና ክብረ በዓል ነገሮችን ፈታ አድርጋችሁ መናገር አይሆንላችሁም። እኔ እኮ በየጋራና ሸንተረሩ በየአብያተ ክርስቲያኑና ገዳማቱ እየዞራችሁ ምን እንደምትሰሩ ራሱ አይገባኝም አለ በቀልድ መልክ። ምን እናድርግ ብለህ ነው የሙያ ልክፍት ይሆናል እንጂ አልኩት። አሁንማ በቀደም መተማ ሄድን አላችሁ አሁን ደግሞ ደብረ ታቦር ተገኘ። ክብረ በዓል ደግሞ ይሄኔ በአንዱ በረሃ ይሆናል አለና ምናልባት አንድ ነገር ላይ አረፍ ብላችሁ why don't you make money ለምን ገንዘብ የሚያስገኝ ነገር ላይ አትሰሩ አለ በፌዝ ቃና። ሳቅ አልኩና እንኳን ዶክተር ክብረ በዓል እዚህ አልኖረልህ አልኩት። እርሱም ሳቀና ይልቅስ ረጅምም ቢሆን ቡና እየጠጣ ናውራልኝ የሆነ ምስጢራዊ ነገር እየፈለጋችሁ እንደሆነ ግን ይሰማኛል አለ። እረ ምንም ሚስጥር የለም አልኩት ኮስተር ብዬ። ስማ ሲሳይ፣ ክብረ በዓል በየጊዜው የሚገስጸኝ ነገር የውሃ ጠብታ በጊዜ ብዛት አለት እንደምትቦረቡር ሁሉ አሁን አሁን እኔንም ህይወቴ እንድመረምር እያስገደደኝ ነው። አንተም የሳይንስ ሰው ብትሆንም ለመንፈሳዊ ህይወት ያለህን ዝንባሌ አከብራለሁ። አሁን ለመንገር የከበደህ ለገንዘብ ብቻ የምኖር ፍጹም ስጋዊ እንደሆንኩ ስለምታውቅ ነው። እውነት ነውና አልፈርድብህም አለ ምርር ብሎ። ረባክተው እባክህ ተው እንደሱ አትበል አልኩት። እንደዚህ ሲሆን አይቸው ስለማላውቅ ይኸውልህ ሲሳይ፣ አሁን አሁን ግን ህይወት እየሰለቸኝ መጥቷል። ገንዘብ ህይወቴን እያራቆተው እንደሆነ ይሰማኛል። ሁሉ ነገር ንፋስ እንደመከተል እየሆነብኝ ነው። ሁልጊዜ ችግርን ከኔ በማሸሽ እንጂ በመፍታት ኑሬ አላውቅም። ችግሩን እኔ እየፈጠርኩ ከኔ አርቄ ለሌሎች እያሸከምኩ በነፃነት የምኖር የመሰለኝ ሁሉ ስህተት ሆኖ በህሊና ባርነት እንደምኖር እየገባኝ መጥቷል። በገንዘብ ክምር ውስጥ የምኖር የገበራ የጤሆንኩ ያክል እየተሰማኝ ነው። እና ባክ ሸፍጥ የጉቦ ቅሌትና ስስት የሌለበት የነጻነት ጉዟችሁን ተረክልኝ እባክ የት ሄዳችሁ አሁን ደግሞ ለምን እዚህ እንደመጣችሁ ንገረኝ አለኝ ይሄ ሰው ዛሬ ነካው ብዬ ሁሉንም ለመንገር ወሰንኩና እኔ ምን ቸገረኝ ለመስማት ትዕግስቱ ካለ ልንገርህ አልኩት እግሩን ዘረጋና አንድ እጁን ግንባሩ ላይ አድርጎ ለማዳመጥ መዘጋጀቱን አሳየኝ ታሪኩ ረጅም ነው አልኩና ለመስማት ይህን ያክል ከጓጓ ግን ብነግርህ ደስ ይለኛል አልኩት። በረጅሙ ተንፍሼ ሳበቃ ትረካዬን ጀመርኩለት። በፈረንጆቹ የበጋው ወራት ፈረንሳይ ውስጥ በሜዲተራኒያን ባህር ዳርቻ በተመሰረተችውና በበርካታ ዩኒቨርሲቲዎቿና የምርምር ተቋሞቿ ከምትታወቀው ሞንትፔሌየር ከተማ በሚካሄደው የብዝሃ ህይወት ጥናታዊ ጉባኤ ላይ ለመሳተፍና በዚያውም የምርምር ስራዬን ለማቅረብ ተጋብዤ ሄጄ ነበር እና የመክፈቻው ዕለት እረት እረፍት ሰዓት ላይ ፕሮፌሰር ሃሮልድ ጋር ተገናኘንና ሞቅ ያለ ሰላምታ ተለዋወጥን። ፕሮፌሰር ሃሮልድ ቀደም ብዬ ኢትዮጵያ ውስጥ ለስራ መጥተው የተዋወቅኳቸው የስነ ምህዳር በተለይም የደረት ተሳቢዎችና ነፍሳት ሊቅ ወይም herpetologist እና entomologist ናቸው። የእባብ መርዝ ማርከሻ መድኃኒትን ቀምመው ለዓለም ያበረከቱ ሲሆን በተለይም በአንድ ገጠመኛቸው ዝናቸው በዓለም የናኘ ነው። በአውስትራሊያ ባህር ጠረፍ ተማሪዎቻቸውን ይዘው በአንድ ባህር ውስጥ የሚኖር አደገኛ መርዛማ እባብ ዝርያ ላይ የተግባር ገለጻ እያደረጉ ባለበት ቅጽበት በርካታ ልምድ የነበራቸው ሃሮልድ በድንገት በእጃቸው የያዙት እባብ ነደፋቸው። በገዳይነቱ የሚታወቀው ይህ እባብ እንደነደፋቸው በአፋጣኝ ሆስፒታል መድረስ ያለባቸው ቢሆንም በባህር ጠረፍ ላይ በመሆናቸው ከሞት ጋር ፊት ለፊት መጋፈጥ ግዴታ ሆነ። ፕሮፌሰር ሃሮልድ ወዲያውኑ ለተደናገጡት ተማሪዎቻቸው እንዲህ አሉ። በፈጠርኩት ስህተት መሞቴ አይቀሬ ነው። ይሁንና ከዚህ ስህተቴ በሌላ አጋጣሚ የማይገኝ የሳይንስ ሙከራ እንዲሆን መርዙ ከመግደሉ በፊት በእኔ ላይ የሚያደርሰውን ጉዳት ተረጋግታችሁ ደረጃ በደረጃ መዝግቡ። እንዲህ ያለ በሰው ልጅ ላይ የሚደረግ የሳይንስ ሙከራ ድጋሚ አይገኝም አሉ። ተማሪዎቹም የፕሮፌሰራቸውን ትዕዛዝ ተቀብለው ምልክቱን መመዝገብ ጀመሩ። በአጋጣሚ በአውሮፕላን የአምፑላንስ አገልግሎት የሚሰጡ ሐኪሞች በአካባቢው ሲበሩ ታዩና በደቂቃዎች ልዩነት ሃሮልድ ተረፉ። የሚደንቀው በእርሳቸው ላይ በአግባቡ ተመራማሪዎቻቸው የመዘገቡት ምልክት ታላቅ የሳይንስ የምርምር ውጤት ሆኖ ተመዘገበ። ፕሮፌሰር ሃሮልድ ለሙያቸው በዚህ መልክ የመነኑ አርአያነት ያላቸው ምሁር ናቸው። ዛሬ ራት አብረን እንድንበላ እፈልጋለሁ፣ የምጠይቅ ጉዳይ አለኝ አሉኝ እዛ ስብሰባ ላይ። በደስታ አልኳቸው። ማታ አንድ ሰዓት ላይ ካረፍንበት ሆቴል እንግዳ መቀበያው ዘንድ ለመገናኘት ተስማምተን ተለያየን። በምዕራባውያን ባህል ራት ወይም ምሳ አብረን እንብላ የሚል ግብዣ ሲቀርብ በጠያቂው ወጪ ግብዣው የሚፈጸም ይሆናል ማለት ላይሆን ይችላል። በግልጽ የራት ወይም የምሳ ወጪ እኔ ሸፍናለሁ ወይም እገዛለሁ ካልተባለ በስተቀር ወጪ የሚሸፈነው ለየራስ ነው። በአንጻሩ በእኛ ሀገር ምሳ ልጋብዝህ ብለ ወስደኸው ክፍያው ሲመጣ እኔ ካልከፈልኩ ብሎ ሊከራከርህ ይችላል። ይህን የባህል ልዩነት ስለማውቅ ራሴን አዘጋጅቼ ወደ ቀጠሮ ቦታ መራው። መሀል ከተማ አካባቢ ከሚገኙት የቱሪስት ደረጃ ካላቸው ምግብ ቤቶች መካከል ላዴ ሊጀንስ ወደ ተባለው ገብተን እንደየምርጫችን ራት ከአንድ ጠርሙስ የፈረንሳይ ወይን ጋር አዘዝን። ሬስቶራንቱ በተጠረቡ ድንጋዮች የታነጸ ሲሆን መተላለፊያዎቹና ክፍሎቹ በቀስተ ደመና አምሳል ከጣራው ጋር በተሰሩ መከፋፊያዎችና ከዚሁ ጋር አብረው በሚሄዱ የግድግዳና ጣራ መብራቾቶች የተጌጠ እጅግ ማራኪ ነው። የተለመዱ ማማማቂያ ወሬዎችን ስናወራ ቆይተን ራታችንን ጨርሰን ገበታ ከተነሳ በኋላ ፕሮፌሰር ሃሮልድ አይን አይኔን በትኩረት እያዩ የዚያን ቤተ ክርስቲያን ደን ምስጢር ደረስክበት እንዴ አሉ። አይ ጊዜ ስላልነበረኝ ድጋሚ አልሄድኩም አልኩ እንደማፈር ብዬ። ፕሮፌሰር ሃሮድ ይህንን ለማመን ይከብደኛል አሉና ምስጢሩን ልትሸሽገኝ ፈልገ ካልሆነ በስተቀር ተመልሼ አልሄድኩም ብትለኝ አልቀበልህም ብለው በረጅሙ ተነፈሱ። ልሸሽጎት ፈልጌ አይደለም፣ ከምሬ ነው። አዝናለሁ፣ አልሄድኩም አልኩኝ። በጣም እንደተሳሳትኩም ወዲያው ገባኝ። በሀገርክ በወንዝህ ያለን ትልቅ ምስጢር ዘለህ ወደ አውሮፓ ለእውቀትና ለሳይንስ መምጣት አስገራሚ ነው። ይቅርታ አድርግልኝና ትዝብትም ነው አሉና ለሀገርህ ክብር ያለህ ለሚስጥሮቿም የምትጓጓ ለችግሮቿም የምትተጋ ሰው አድርጌ ገምቼህ ነበር። አሁን ሳስበው ለአንተ የነበረኝ ግምት ስህተት ነበር ማለት ነው ብለው እንደ መርግ የከበደ እንደ ጎራዴ የሰላ ትችታቸውን አወረዱብኝና የወይን ብርጭቋቸውን ወደ አፋቸው አስጠግተው የምግብ ቤቱን ጣራ ይቃኙ ጀመር። እንዲህ አይነቱ እይታ የሚመጣው አብሮ ከተቀመጠው ሰው ጋር በሀሳብ ስትለያይ ወይም በቃ አለ አይደል የማይረባ ሰው ሲሆንብ የሚፈጠር ስሜት መሆኑ ገባኝና አይ እኔ እኮ ብዙም ሳይንሳዊ ጥቅም አይኖረውም ብዬ ነው አልኳቸው በግብዝነት። ሳይንሳዊ ጥቅም አለመኖሩን የምታረጋግጠው ቀርበ ስፈትሸው ነው። ሳይንሳዊ ጥቅም ባይኖረው እንኳን ማህበራዊና ባህላዊ እሴት ይኖረው ይሆናል። ያም ባይሆን የሥነ ጥበብና የፍልስፍና መነሻ ሊሆን ይችላል አሉ አየህ ሲሳይ፣ ሀገር የሚያድገው በእኔና በአንተ የሥነ ምህዳር ሙያ ወይም በተፈጥሮ ሳይንስ ብቻ ሳይሆን በማህበራዊ ሳይንስ፣ በባህል፣ በስነ ጥበብና በምስጢራዊ እሳቢዎችና ኩነቶች ወይም myth ጭምር ነው። ታላቋ ብሪታንያ በአይዛክ ኒውተን፣ በቻርለስ ዳርዊን ወይም በዊንስተን ቸርችል ብቻ አይደለም ስሟ የሚታወቀው። በዊሊያም ሼክስፒር፣ በቻርሊ ቻፕሊን፣ በሃሪ ፖተርና በመሳሰሉት ጭምር ነው አሉና ሃሪ ፖተርን ታውቀዋለህ አይደል አሉ። በልቤ ወይ አበሳዬ እያልኩ አዎን አልኳቸው። ሃሪ ፖተር በአካል በዚህ ዓለም የኖረ ወይም የተመላለሰ አይደለም። ምጡቅ አእምሮ የፈጠረው በምናብ ዓለም ያለ ገጸ ባህሪ ነው። ሃሪ ፖተር ሰፊ ባህልና ታሪክ፣ ውብ መልክዓ ምድርና የትውልዶች ተረትና ወግ የፈጠረው በምናብ ዓለም ያለ ዝነኛ እንግሊዛዊ ነው። ልብ በል በምናብ ዓለም ያለው ሃሪ ፖተር በአካል ካሉትና ከነበሩት እንግሊዛውያን እኩል ለእንግሊዝ የሀብትና የዝና ምንጭ ሆኗታል። የደራሲ ጄኬ ሮውሊንግ ፈጠራ የሆነው ሃሪ ፖተር መጽሐፍ በ2013 ብቻ 400 ሚሊዮን ቅጂ ተሸጧል። በ73 ቋንቋ ተተርጉሟል። የንግድ ምልክት በመሆን ለእንግሊዝ ከ13 ሚሊዮን ዶላር በላይ አስገኝቶላታል። በጣም ይገርማል አልኩ። ይህ ሁሉ ማብራሪያ የኔን የስንፍና መጠን አግዝፎ ለማሳየት እንደሆነ ገብቶኛል። ተመልከት፣ እንኳን ብዙ ሳይንቲስቶችንና ተመራማሪዎችን ግራ ያጋባ ሚስጥርና እንቆቅልሽ በገሃድ አግኝተህ ቀርቶ እንስት ነብሯ ጆዋኒ ሮሊንግ በምናቧ በፈጠረችው እንቆቅልሽና ሚስጥራዊ ዓለም የእንግሊዝ መኩሪያ መሆን ችላለች። እናም ምናልባት የአእምሮ ከፍታ ሊሰጥህ የሚችል ሚስጥራዊ አጋጣሚ ማሳለፍህን ስነግርህ ተመራማሪ ነኝ ከሚል እንዳንተ ያለ የሳይንስ ሰው ከይቅርታ ጋር ውድቀት መሆኑንም በወዳጅነቴ ልነግርህ እፈልጋለሁ አሉኝ ጠንከር ብለው። እኔም በእንዝህላልነቴ እጅጉን ሀፍረትና ቁጭት ተሰማኝ። አባቱን የማያውቅ አያቱን ጠየቀ የተባለው ተረት በእኔ እንደደረሰ አመንኩ። ከፕሮፌሰር ሃሮልድ ጋር ከተለያየም በኋላ ሆቴል መኝታ ክፍሌ ገብቼ ለመተኛት ብሞክር እንቅልፍ እምቢ አለኝ። እንዲሁ በህሊና ወቀሳ መዶሻ ስወቀር አደርኩ። በማግስቱ ከሰዓት በኋላ ያለውን መርሃ ግብር ጨርሰን ከኮንፈረንሱ አዳራሽ ስንወጣ ጠሩኝና ካፌ ሂደን ቡና አዘን ቁጭ አለን። ስማ ሲሳይ፣ እኔ ነገ ወደ አውስትራሊያ መሄድ አለብኝ። አንተ ኮንፈረንሱን ትጨርሳለህ መሰለኝ አሉ። ሌላ ምን ቁም ነገር አለኝ? በየሀገሩ እየዞሩ ኮንፈረንስና ወርክሾፕ ላይ በነጭ ጉርድ ሸሚዝ ክረባት አስሮ መቀላወጥ ነው እንጂ አልኩና በልቤ አሁን ሁለት ቀን ይቀራል ጨርሼ ነው የምሄድ አልኳቸው። ትላንት ያነሳሁልህን ጉዳይ በድጋሚ ላሳስብህ ነው። እስከ መጨረሻው ድረስ ተጉዘ የዚያን ደን ምስጢር እንድትፈታው አሳስብሃለሁ። ምናልባት ምስጢሩን ለመፍታት ከላይታች መውጣትና መውረድ ሊኖር ይችላልና ስቲክ ወጪ መሸፈኛ እንዲሆን ሶስት ሺ ዩሮ ስለ ወዳጅነታችን ይሆልህ የቀረውን አንተ ራስ ለመሸፈን አታንስም አሉና የታሸገ ፖስታ አውጥተው ጠረጴዛው ላይ አድርገው ወደ እኔ ገፉት። ፕሮፌሰር በጣም አመሰግናለሁ። ይሁንና የቸገረኝ ወደ ውስጥ የማየት ሞራል ብቃት እንጂ ገንዘብ አልነበረም። ይህን ሞራል ስለሰጡኝ አመሰግናለሁ። ለገንዘቡ ብዙ እያሰቡ ብዙ አያስቡ። በሀገሬ ወንዞችና ተራሮች፣ ሜዳዎችና ሸለቆች ያለውን ምስጢር ለመዳሰስ የሚያስችል የገንዘብ አቅም እንኳ አላጣም አልኳቸውና ፖስታውን መልሼ ወደ እርሳቸው ገፋሁት። ብዙ ካግደረደሩኝ በኋላ በአቋም የመጽናቴን ሲያዩ ፖስታውን አንስተው ኪሳቸው ውስጥ እየከተቱ እንግዲህ ምክሬና አስተያየቴን በወዳጅነት መንፈስ ተቀብለህ ከዳር እንደምታደርሰው ተስፋ አደርጋለሁ አሉ። አያስቡ ቃሌን ጠብቃለሁ አልኳቸውና ተሰናብቻቸው ወደ ሆቴል ያመራው አልኩት በረጅሙ ተንፍሼ። ምን ጉዳይ አጋጥሟቸው ኖሮ እንደዚህ ወቀሱህ? አለኝ ሺፈራው በጉጉት። አዎ እርሱ ልነግርህ ነው Alcuț